በሁለቱ ስጁዶች መካከል መቀመጥ የሚባለው እንዴት እንደሆነ ሁክሙን ውስጡ ምን እንደሚባልም ጭምር ያንን እናገራለን ማለት ነው። ثم يرفع رأسه من السجود ከዛም ከስጁድ ራሱን ያነሳል ሙከቢረን አላሁ አክበር እያለ غير رافع يديه እጆቹን ሳያነሳ እጆቹን እንደዚህ ማንሳት የለበትም ከስጁድ ወደ መቀመጥ እየሄደ ስለሆነ ፈየጅሊሱ ይቀመጣል በይነ ሰጅደተይኒ በሁለቱ ስጁዶች መካከል ቢቀድሪ ስጁድህ በስጁዱ ልክ ስጁዱ ላይ እንደቆየው ቢጤ ነው የሚቆየው እዛች መቀመጧም ላይ روى البخاري عن أبي هريرة رضي الله عنه بخاري ورتوال كأبي هريرة رضي الله عنه من بلونه أبي هريرة የተናገሩት ثم يكبر ከዛ በኋላ ተክቢራ ያደርጋሉ ነብያችን ሒነ የስጁዱ ሱጁድ በሚያደርጉ ጊዜ ተክቢራ ያደርጋሉ። ተክቢራ ማድረግ ሌላ፣ እጅ ማንሳት ሌላ ነው። እንግዲህ ኸይር ثم يكبر አሁንም ተክቢራ ያደርጋሉ ሒነ የርፈዑ ረእሰሁ ራሳቸውን ከሱጁድ ሲያነሱ ወደ ሱጁድም ሲሄዱ አላሁ አክበር ብለው ነው። ከሱጁድም ራሳቸውን ሲያነሱ አላሁ አክበር ብለው ነው። وروى هنا البخاري وتعالى عن ابن عمر رضي الله عنهما كعبد الله بن عمر اللهم كم صلى الله عليه في عدم الرفع للسجود للسجود رفع دليل أو ارتوال رفع مالت نجم فات ولا يفعل ذلك هنا آيادرقم النبي صلى الله عليه وسلم آيادرقم لما لفنا حين يسجد سجود بميارقو القدي ولا حين يرفع رأسه من السجود كسجود رأساتهم بميانسهم قذي لك إن بدي وفرام الثلاثة حديثنا وروى أخو البخاري أو رطوال عن البراء رضي الله عنه كبراء اللهم الله لتنا كان ركوع النبي صلى الله عليه وسلم وسجوده يا نبي صلى الله عليه وسلم ركوع الناس سجود نبرا وإذا رفع رأسه رأسه سيانس من الركوع كركوع كركوع رأسه أنستو قد بميكم وبات بزاج ساعات ወበይነ ሰጅደተይን በሁለቱ ስጁዶች መካከል ያለውም ቀሪበን ሚነ እኩል ሊሆን የቀረበ ነበረ። ስንት ተግባር ነው? አራት ተግባር። ሩኩዓቸው፣ ስጁዳቸው፣ ከሩኩዕ ሲነሱ ያለችውና ከስጁድ ሲነሱ ያለችው እኩል ሊሆኑ የቀረቡ ነበር ብሏል። አልሀይአቱል ፊዕልያ ጀልሰቲ በይነ ሰጅደተይን በሁለቱ ስጁዶች መካከል ላለችዋ መቀመጥ ተግባራዊ ሁኔታ አንደኛ የፍተሪሹ ያነጥፋል ቀደመሁ ልዩስራ የግራ እግሩን አይ ማለትም የጅዐሉ ርጅለ ልዩስራ ግራ እግሩን ያደርጋል ፍራሸን ለሁ ለእሱ እንደ ንጣፍ ያደርገዋል ግራ እግሩን ንጥፍ አድርጎ ይቀመጥበታል ማለት ነው ينصب القدم اليمنى ሁለተኛው من الجانب الأيمن ከቀኝ በኩል ደግሞ ቀኝ እግሩን ቀጥ አድርጎ ያቆማል ለሳቅ ይሄ ሲባል ባትን አይደለም ወልፈኺድ ወይም ይህንን ጭንን አይደለም ታፋን አይደለም ታፋውን ሳይሆን ታፋውማ እንደዚህ ተጋድሟል በል አሳቁ ወልፈኺድ መምዱደተን ይልቁ ነው እነዚህ ሁለቱማ ሳቁና የእሱ ባቱና ይሄ ሳፋው እንደዚህ ተዘርግተው ነው ያሉት። ዋና የኛ የፈለግነው ምንድን ነው? ይሄን ቀደም የሚባለው ይሄኛው ነው። ይሄኛውን ቀጥ አድርጎ እንደዚህ እንደዚህ ይቀመጥ ነው። አይ የጀዐሉ ቡጡነ አሳቢዐሁማ ያደርጋል። ቡጡና አሳቢዕሂማ ቡጡነ አሳቢዕሂማ የጣቱን ማለት ነው ውስጣዊ ክፍል ያደርጋል ኢለል አርዲ ወደ መሬት እንደዚህ ብሎ ሊለቀው ሳይሆን ይህንን ጣቱን ከቂብላው በተቃራኒ ባለው ወደ ጀርባ መልቀቅ ሳይሆን ጣቱን ወደ ቂብላው ነው የሚያዞረው። እንግዲህ ውስጡን ወደ ቂብላ ያጥፋል خير اما اليسرى وعقبها الى فوق الى وعقبها تركزوا ተረከዙ ኢላ ፈውቅ ወደ ላይ ነው መሆን ያለበት። ቀጥ ብሎ ይቆማል وأما اليسرى جروس فيكون ظهرها إلى الأرض يلاينيو يقرو يلاينيو ክፍሉ የግራ እግሩ የላይኛው ክፍሉ ወደ መሬት ይሆናል። ወበጥነሃ ውስጣዊ ክፍሉ ደግሞ ኢለል ኢንሳን ወደ ሰውየው ይሆናል። ያው ሲቀመጥበት እንደዛ ነው። روى البخاري بخاري ورتوال عن عبد الله بن عن عبد الله بن عبد الله بن عمر أنه كان يرى عبد الله بن عمر رضي الله عنه عبد الله بن بالو يا عبد الله بن عمر لج عبد الله بن عمر يا يتشو نبر يتربع في الصلاة صلاة لي تربع على القوسيات ሲሰግዱ ተረቡዕ ማለት አብዛኛው ጊዜ ለእኛ ለጠለበ ዒልም የምንቀመጠው ወይም ደግሞ ሰዎች መጅሊስ ላይ የሚቀመጡት አቀማመጥ ነው። ይሄ ማለት እንደዚህ ብለው ሲሰግዱ አያቸው። ተረቡ ይባላል። አንድ ሁለት ሶስት አራት ይላሉ። እንደዚህ አራት ማዘን ነገር ስለሚሰራ ነው ሰውየው። በዚህ አይነት ሲሰግዱ አያቸው። ፈፈዐልቱሁ አደረግኩት አለ እኔም ወአና የውመኢዝን ሐዲሱ ሲኒ እኔ እዛ ጊዜ ገና ልጅ ነበርኩኝ አለ ሲናገር አባቴ አድርጓል አባቴ ዓሊም ነው ብሎ እንግዲህ ገባበት ፈነሃኒ አብዱላህ ብን ዑመር አብዱላህ ብን ዑመር ከለከለኝ አቁም አለኛ ወቃለ ኢነማ ሱነቱ ሰላቲ የሶላት ሱናው እኮ ትክክለኛው አቀማመጥ አንተንሲበ ሪጅለከ ልዩምና የቀኝ እግርህን ማቆም ነው ወተስኒየ ልዩስራ የግራዋን ደግሞ ማጠፍ ነው እግራዋን አጥፈህ ላይዋ ላይ ቁጭ ብለህ የቀኙም ማቆም ነው ብሎ አለኝ فقلت إنك تفعل ذلك አልኩት አንተ እኮ ትሰራለህ እንደዚህ አንተ ታረጋኛለህ። ፈቃለ ብሎ አለ ኢነ ሪጅለያ የእኔ ሁለት እግሮቼ ላ ታሕሚላኒ አይሸከሙኝም። እኔ በሽታ ስላለብኝ ነው፣ እኔ ስለማልችል ነው። ለአንተ አይበቃም አለ ረሱሉ ሰለላሁ ዐለይሂ ወሰለም ከግመል አው ከፈረስ እንደዚህ ወድቀው እግራቸው ተመቶ ነበር። የዛ ጊዜ ልክ አሁን አብዱላህ ብን ዑመር እንደሰገደው ጊዜ ይሰግዱ ነበር እንደዚህ ሆኖ እንደዚህ ብለው ልክ መጅሊስ ላይ ስንቀመጥ እንዳለው መቀማመጥ ማለት ነው። እግርን አጣምሮ በመቀመጥ እንጂ ላንተ አይሆንም ማለት رواه مسلم مسلم أورطوال من حديث عائشة رضي الله تعالى عنها قالت كان يفرج كان يفرش رجله اليسرى يقرا اقراتشون ينطف نبر وينصب رجله اليمنى يقن اقراتشون يقوم نبر وروى النسائي عن ابن عمر رضي الله عنهما ሚን ሱነቲ ሰላቲ አን ተንሲበ ልቀደመ ልዩምና ከሶላት ሱና ነው የቀኝ እግርህም ማቆም ወስትቅባሉሁ ቢአሳቢዒሃ አልቂብላ በጣቷ በቀኝ እግር ጣቶች ወደ ቂብላ ማቀጣጨት እንግዲህ ቀኝ እግሩ እንደዚህ ከመቆሙ ጋር ጣቶቹ እንደዚህ ዙረው ወደ ቂብላ መቀጣጨት አለባቸው ማለት ነው። ወልጁሉሱ መቀመጥም አለል ዩስራ በግራ ላይ መቀመጥ ይሄ ከሱና ነው ብለዋል አብዱላህ ብን ዑመር ከሱና ነው የቀኝ እግሩን ማቆም ይኸውን ያለነው የት ነው ከሱጁዷ ተመልሶ ቁጭ ሲል ባለው መቀመጫ ላይ ነው እንደዚህ ነው መቀመጥ ያለበት ማለት ወኢንሻአ ይህንን ጨረስ ነው ወኢንሻአ ከፈለገ ሰውየው አቅዓ ኢቅዓ ይቀመጣል አቅዓ የሚለው ኢቅዓ የሚባል አቀማመጥ አለ እሱም መቀመጥ ነው እሱም ኢቃው እንዴት ነው ፈነሶበ ቀደመይህ ሁለት እግሮቹን ቀጥ አድርጎ ያቆማቸውና ወጀለሰ አላ አቂበይሂ በተረከዞቹ ላይ መቀመጥ ይሄ ለአንዳንድ ሰው ይቀለዋል ሰውነታቸው ከበድ ያሉ ሰዎች ወደ ቅብላ ዞሯል ይሄ ይቻላል የማይቻሉ አይነት አቀማመጦች አሉ። እነዛ እንግዲህ እንጠነቀቃቸዋለን ማለት ነው። ይሄ ይቻላል። ረዋ ሙስሊሙ ሙስሊም አውርቶታል። አን ጣውስ ከጣውስ ይላል ቁልና ሊብኒ ዓባሲን ለዓብዱላህ ብን ዓባስ አልናቸው ፊል ኢቅዓኢ ዐለ ልቀደመይን ተረከዞች ላይ ስለመቀመጥ ይሄ ኢቅዓ ስለሚባለው አቀማመጥ ፈቃለ هي السنة سنة نقول فقلنا له إنا لنراه جفاء بالرجل እኛ እኮ ይሄንን ነገር ስናየው የሰውየው ስንፍና ነው የሚመስለን፣ የሰውየው እንዘላልነት ነው የሚመስለን ሲሉ ፈቃል እብኑ ዓባስ አብዱላህ ብን ዓባስ ምን አሉ? በል ኧረ ይልቁኑ ሱነቱ ነቢይከ ሰለላሁ ዐለይሂ ወሰለም የነቢይህ ሱና ነው፣ ጠላህ አልጠላህ ስለዚህ ይሄ ይቻላል ማለት ነው። በዚህ አይነት አንድ ሰው መቀመጥ ይቻላል። ቀደም ያልነው ደግሞ ግራውን አነጥፎ የቀኝ እግሩን በዚህ አይነት አቁሞ መቀመጥ ነው። የضዑ አሁን ስለ እግሩ ጨረስን። እጁስ የቱ ጋር ነው የሚያደርገው? እንደዚህ ነው የሚለቀው? ምንድን ነው የሚያደርገው ከተባለ የضዑ ያስቀምጣል። ከፈሁል ዩስራ የግራ መዳፉን መضሙመተል አሳቢዒ ጣቶቹ የተጠጋጉ ሆነው የተጠጋጉ ሆነው ያስቀምጠዋል። አላ መምዱደተን ይላል። መምዱደተን የተዘረጋ ሲሆን የተዘረጋ ያልታጠፈ ሲሆን የተዘረጋ ሲሆን የተጠጋጋ ሲሆን ሲባል ሳይለያይ ማለት ነው። የተዘረጋ ሲሆን ደግሞ ሳይጨበጥ ማለት ነው። የተዘረጋ ሲሆን ያስቀምጠዋል። አላ ፈኺዲሂ ዩስራ በግራ ታፋው ላይ ያስቀምጠዋል። ወኢንሻአ ከፈለገ ደግሞ አልቀመሃ ያጎርሰዋል አሩክበተ ለ ሩክባዎችን ሩክባዋን ጉልበቱን ጉልበቱን ያጎርሰዋል። እንዲህ ነው ከፈለገ እንዲህ እዚህ ላይ ሲባል እንደዚህ ተዘርግቶ ታፋው ላይ ነው የሚሆነው። እዚህ አጉርሰው ሲባል ደግሞ ወረድ ብሎ ማለት ነው። ለምታዩ ኸር ከልቃቢድ ለሃ ልክ ጉልበቱን እንደሚጨብጥ አይነት ነገር ከልቃቢድ ለሃ እሺ አምስተኛው የضع ከፈሁ اليمنى ቀኝ መዳፉን ያደርጋል አለ فخذه اليمنى በቀኝ ታፋው ላይ ማለት ነው እንጭኑ ነው አው ወይም ደግሞ ጠረፈ ሩክበ አሩክበ የሩክበው የዚህ የጉልበቱ ጫፍ ላይ ራስ ሩክባ የሚባለው የጉልበት ራስ አካባቢ ያደርገዋል ቀኝ እጁንም ማለት ነው ويقبض منها الأصابع الثلاث ሶስት ጣቶችን ይጨብጣል። አልኺንሲራ ትንሸኛውን ጣት፣ ወልቢንሲራ ከዛ ቀጥሎ ያለውን፣ ወልውስጣ መሀል ያለውን። እቺ ኺንስር ትባላለች። እቺ ቢንስር፣ እቺ ውስጣ፣ እቺኛዋ ሰባበ፣ እቺኛዋ ኢብሃም። ይህንን ሶስቱን ጣቶች በዚህ አይነት ጨበጥ ያደርጋቸዋል። ከዛ በኋላ ይሄን አምጥቶ እዚህ ላይ አለቀ። ሶስት ጣቶቹን ይጨብጣል ኺንሲር ቢንስር ውስጣ ويضع الإبهام عليها በእነዚህ ላይ አምጥቶ ይሄኛውን ያደርጋል አሃ አይደርስም እኮ አይድረሳ በቃ በደረሰ ያክል ነው እንጂ የግድ ሁሉም ማካለል የለበት በደረሰ ያክል እላዩ ላይ እንደዚህ ማድረግ ማለት ነው ገባናል ኸይር ወኢን ሻአ ከፈለገ ደግሞ ሌላ ሁለት አይነት አለ እንግዲህ ይሄ አያያዙ ላይ ሁለት አይነት አለ ይሄ አንደኛው ሶስቱን በዚህ አይነት ከጨበጠ በኋላ ይሄንን እንደዚህ መመለስ ነው። ሁለተኛው ደግሞ እችን ክብ ሰርቶ እችንና ከዚህ ከመሀለኛው ጣት ጋር እንደዚህ ይሰራል። ቀለበት ነገር ሁለቱን ያጥፋቸው። ይሄ የመጀመሪያው ሶስቱን እንደዚህ ጨብጦ ከላዩ ላይ ሁለት አይነት አያያዝ። ለዛ ነው ሁለተኛውን እያመጣ ምን ይላል? وإن شاء قبض الخنصير والبنصر كفل دمو خنصر مالت النشوانا والبنصر قطلوا على شوان يطفل يجبطال وحلق الإبهام مع الوسطى وحلق قلبت يا رجال الإبهام تلقون أوراطاتهم مع الوسطى كما هل كان لو تعتقاك قلبت يا رجال ፈወሰለ ይቀጥላታል። ረእሰሃ ራሷን ቢረእሲሃ በዛችኛዋ ጫፍ ላይ ጫፏና ጫፏን ያገናኛል። ከልሐልቀቲ ልክ እንደ ቀለበት ወየርፈዑ ሰባሐተ አዊ ሰባበተ ሁለት ስም አላት። ሰባባ ወይም ሰባሐ ትባላለች። እችኛውም በአማርኛም እንግዲህ ጠቋሚ ወይም ሌባ ጣት ነው። ሰባባ የሚባለው ልክ እንደ አማርኛው ሌባ ጣት እንደሚባለው የስድብ ነገር ነው የሚመስለው። ሰባሐ ሲባል ደግሞ የተስቢህ ነገር ነው የሚመስለው። አልሙሂም ሰባሐም ሰባባም ይባላል። ይህንን ሰባሐውን ወይም ደግሞ ሰባባ የሚባለውን ጣት ሌባ ጣቱን ወይም ጠቋሚ ጣቱን እያለ ነው። ይህንን ያነሰዋል ወዩሐሪኩሃ ያንቀሳቀሰዋል ዕንደ ዱዓኢ ዱዓ ላይ ፈቀጥ ብቻ ዱዓ ሲያደርግ ብቻ ያንቀሳቅሰዋል ላ ተሕሪከን ዳኢመን يزوتر قديم أنك ساق السيفون لك دعاء دعاء لي فأنك ساق ولا سكونا دائما يقول قديم مو أتما للسيفون مسكن سيفون دعاء لي من كساق سالبتها ولكن نجرجن يشير بها عند الدعاء دعاء لي يتقوم الباتل فيقول مثلا مثلا رب اغفر لي يالا يرفع اسبعه ويمدم اصبعه طاعة ያንቀሳቅሳል ማለት ነው። ይሄ ወደ አስር ቂራአት ምናምን አለው እስቡዕ የሚለው ወርሐምኒ እዘንልኝ ብሎም ሲል እንደዚሁ ጣቱን ያነሳል። ይቀበላለሁ ረቢ ግፊርሊ ሲል ያንቀሳቀስ እያሉ የት ነው ይሄ? በሁለቱ ስጁዶች መካከል በሁለቱ ስጁዶች መካከል እንደዚህ ያንቀሳቅሳል ማለት ነው። ረቢ ግፊርሊ ሲል ያንቀሳቅሳል፣ ወርሐምኒ ሲል ያንቀሳቅሳል። አዲስ دعاء هنا رب اغفر لي مال كتابي ما رجع وارحمني اذا لي هنا نجان دلو عرفت انا قرت هنا بيجي عرفت انا قرو بيجي عرفت يا ناس سالنا السلام عليك سيدي يا ناس هذا دعاء دعاء نونا فيرفع اصبعه الى السلام علينا سيدي يا ناس دعاء نونا هذا دعاء الله اللهم صل على محمد دعاء نوالا اللهم بارك على محمد دعاء نوالا أعوذ بالله من عذاب جهنم دعانا من عذاب القبر دعانا كذلك ومن فتنة المحيا والممات كذلك دك الدزاو دعانا ومن فتنة المسيح الدجال دعانا يعني دسا كسال إن زهن البوتا وش ليه مال قدي قومون دارك قدش بلو يعني قدش بلو دعا بمرق قزي يعني دسا كسال قومون دزين دزين وهكذا ልክ እንደዚሁ ኩለማ ጃአ ጁምለቱን ዱዓያ ዱዓ ያለበት የሆነ አረፍተ ነገር በመጣ ቁጥር ዱዓ ያለበት የሆነ አረፍተ ነገር በመጣ ቁጥር ምን ያደርጋል ማለት ነው? ዩሐሪኩሃ ያንቀሳቀሳታል። ኢሻረተን ኢላ ዑሉዊል ባሪ ጀለ ወዓላ የአላህን ስብሓነ ወተዓላ ዑሉው ወይም ደግሞ የበላይነት ለመጠቆም ነው አለዚ ደዓህ እሱ የለመነው አላህ የበላይ የሆነ ጌታ መሆኑን ለመጠቆም ነው እቺ እንቅስቃሴዋ የምትደረገው ማለት ነው روى مسلم ومسلم أورتوتال عن عبد الله بن عمر رضي الله عنهما كعبد الله بن عمر اللهم الكم صلاة الله أن النبي صلى الله عليه وسلم كان إذا جلس في الصلاة نبي صلى الله عليه وسلم صلاة لبتكمت قذي وضع يديه على ركبتيه له سكمت እጆቻቸውን በጉልበቶቻቸው ላይ ያደርጋሉ ይላል። አሁን እንግዲህ ቅድም ካልነው ውስጥ አንዱ ሱራ በሐዲስ መጣለን ማለት ነው። አንደኛው ገጽታ እሱ ምንድነው? ጉልበትን እንደዚህ መያዝ ወይ ጉልበቱ ላይ አድርጎ ነው የሚያንቀሳቅሰው ወይ ደግሞ ወደ ላይ ሳብ አድርጎት ነው ብለን ነበር ቅድም። ወረፈዐ ኢስባዐሁ ጣታቸውን ነቢዩ ሰለላሁ ዐለይሂ ወሰለም ያነሳሉ። አልዩምና ቀኝ የሆነችዋን ጣታቸውን አለቲ ተሊል ኢብሃም ከኢብሃም ቀጥሎ ያለችውን ቀኝ ጣታቸውን ከኢብሃም ማለት ከአውራጣት ማለት ከአውራጣት ቀጥሎ ያለችዋን ጠቋሚ ጣት የቀኝ እጃቸውን ጠቋሚ ጣት የቀኝ እጅ ነው እንጂ የግራ አይሆንም። የቀኝ እጃቸውን ጠቋሚ ጣት ያነሳሉ። ወደዓ ቢሃ በእሷ ዱዓ ያደርጋሉ ፈደዓ ቢሃ ወየደሁ ልዩስራ እግራ እጃቸው ደግሞ አላ ሩክበቲሂ ባሲጣሃ አለይሃ በጉልበታቸው ላይ ነው ያለው ጉልበታቸው ላይ ተዘርግቶ ይላል ስለዚህ ልክ እንደ ጉልበቱ እንደሚጨብጥ ነገር እዛው ጉልበቱ ላይ አድርጎ ዘርግቶ ነው ቁጭ የሚለው ማለት ነው የግራውን የቀኙን ከሆነ በዚህ አይነት ያንቀሳቀሳል አንድ ጣቱን وفي حديث آخر በሌላ حديث ደግሞ وضع كفه اليمنى على فخذه اليمنى ይላል ይኸው ቀኝ መዳፋቸውን በቀኝ ጭናቸው ላይ ያደረጉ ነው የሚለው ስለዚህ አሁን ሁለት አማራጭ አለው ማለት ነው ሰውየው ወይ እዚህ ላይ ማድረግ ይችላል ወይ ደግሞ ወረድ አድርጎ ጉልበቱ ላይ ወቀበض አሳቢዐሁ ኩለሃ ጣታቸውን በአጠቃላይ ሁሉንም ጨበጡት وأشار بإصبعه التي تلي الإبهام كإبهام قطلو أوراد أتو قطلو بالو يتقومتات تقوموا إذا تقوموا أشار وليس لم تقومت إلى علو الله تقوم ووضع كفه اليسرى على فخذه اليسرى إلى وروى مسلم مسلم أرسل يا قرأ መዳፋቸውን በምን አደረጉ ነው? በግራ መዳፋቸው ነው። وروى مسلم مسلم أورتوتال من حديث عبد الله بن الزبير رضي الله عنهما عبد الله بن خير كان رسول الله صلى الله عليه وسلم إذا قعد يدعو ورسوله صلى الله عليه وسلم دعاء لما ركوت سيلو وضع يده اليمنى على فخذه اليمنى إلى يكن يجاتشون ቀኝ ጭናቸው ላይ ያደርጉታል። ወየደሁ ልዩስራ ግራ እጃቸውን አላ ፈኺዲህ ልዩስራ ሁለቱም አለ እያላችሁ ነው። ጉልበትም ላይ ማረጉ ከጉልበት በላይም ማረጉ ወአሻረ ቢእስባዕሂ አሰባባ ሰባባ በሆነችው ወይም ጠቋሚ በሆነችው ጣት ጠቆሙ ነው። ወወضዐ ኢብሃመሁ ዐላ እስቢዕሂ ውስጣ ኢብሃማቸውን ምን ላይ አደረጉ ይላል? በዚህች በመሀለኛው እጅ ላይ አደረጉ። ወዩልቂሙ ከፈሁ ልዩስራ ሩክበተሁ ወዩልቂሙ ያጎርሱ ነበር። ከፈሁ ልዩስራ ወዩልቂሙ ያጎርሱ ነበር። ከፈሁ ልዩስራ የግራ መዳፋቸውን ያጎርሱት ነበር። ምንን ሩክበተሁ ጉልበታቸውን أقول روى أحمد إمام أحمد أورطال عن وائل بن حجر رضي الله عنه قال أتيت النبي صلى الله عليه وسلم فقلت والنبي صلى الله عليه وسلم متهنا بجال له لأنظرن كيف يصلي وإن ليس دمي سقل اليوم فاستق فاستقال فاستقبل القبلة من على تاريا نبينا علو بي سمدا قبلة كتاجنا فكبر الله أكبر بلو አሉ ወረፈዐ የደይህ ሐታ ካነታ ሐዝወ መንኪበይ ከትከሻቸው አቅጣጫ እስከሆነ ድረስ እጃቸውን አነሱ እንደዚህ ብለው ማለት ነው ይሄ እንግዲህ ሲሄድ ቀጥታ ወደ ትከሻ አቅጣጫ ነው የሚለው እንግዲህ እሱ ባሰበበት ነው ትከሻ አቅጣጫ ነው ብሎ ባሰበበት እንደዚህ ይበል እንጂ መቼም ገና ሜትር ላይ ያመጣ አይደለም فاستقبل القبلة فكبر ورفع يديه እጃቸውን አነሱ حتى كانت حذو منكبيه የተከሻቸው አቅጣጫ ላይ እስከሆነ ድረስ ثم أخذ بشماله شماله بيمينه ከዛ በኋላ አኸዘ ያዙ ሽማለሁ ግራ እጃቸውን ቢየሚኒሂ በቀኝ እጃቸው አያያዙን አሳልፈናል ባለፈው ሶስት አይነት አለ ቃለ ፈለማ አራደ አን የርከዐ ርኩዕ ማድረግ በፈለጉ ጊዜ ረፈዐ የደይህ ሐታ ካነታ ሐዝወ መንኪበይ የትከሻቸው አቅጣጫ እስከደረሰ ድረስ ከእንደገና አሁንም እጃቸውን አነሱ ይላል فلما ركع ركوع يرقو وضع يديه على ركبتيه جوتشون بقول بتوتشون لي أنورو فلما رفع رأسه من الركوع كركوع رأسهم كان يرقو رفع يديه حتى كانت حذوة من كبيه كتكشى تشوك بعد أسكون الرأس هنم دي بلو جوتشون على فلما سجد ولا سجود يردو وضع يديه من وجهه ወضع የደይህ እጃቸውን አኖሩ ሚን ወጅሂህ ከፊታቸው አቅጣጫ እንደዚህ ነው። ይህ አሁን አንድ ሰው እንደዚህ ብሎ ስጁድ ቢያደርግ ከፊቱ አቅጣጫ ነው ሁለቱ እጆቹ ያሉት ማለት ነው። አንድ እጁ በዚህኛው አቅጣጫ፣ አንደኛው በዚህኛው አቅጣጫ ይሆንና መሀል ነው የሚወርደው ስጁድ። ሁለት አይነት አለ ብለናል። ሁለቱም ይበቃል። ትከሻውም ጋር እንደዚህ አድርጎ ይችላል። ፊቱም ጋር እንደዚህ ግንባሩ ጋር እንደዚህ አድርጎ አንድ ሰው ቢወርድ ይቻላል ችግር የለም فلما رفع راسه من الركوع يديه فلما سجد وضع يديه من وجهه بذلك الموضع آه. من وجهه وضع يديه من وجهه آه. وضع أنور يديه እጆቻቸውን من وجهه ከፊታቸው بذلك الموضع በዛ ቦታ በዛ ቦታ ማለት መጀመሪያ ተክቢራ ባደረጉበት ቦታ وفي رواية بأندت رواية وسجد سجود أدرجوا فوضع يديه حذو أذنيه إلى በጆሮአቸው አቅጣጫ እጃቸውን አኖሩት። ثم جلس ከዛ በኋላ ቁጭ አሉና ፈፍተረሸ ሪጅለሁ ልዩስራ የግራ እግራቸውን አነጠፉ። ثم وضع يده اليسرى ከዛ የግራ እጃቸውን አኖሩት على ركبته اليسرى የግራ ጉልበታቸው ላይ ووضع ذراعه اليمنى يقني ذراع ማለት ክንዳቸውን አኖሩ على فخذه اليمنى በቀኝ ጭናቸው ላይ ثم اشار بسبابته ከዛ በኋላ ተጠቋሚ ጣታቸው تقومو ووضع الابهام على الوسطى በመሃለኛው ጣታቸው ላይ አውራ ጣታቸውን አደረጉ وقبض سائر اصابعه ሌሎቹን ጣቶች ደግሞ ሰበሰቧቸው ይላል ሌሎውን ሰብስቦ እዚህ ጋር አስቀመጡ እያለ ነው ثم سجد ከዛም ስጁድ አደረጉ فكانت يداه حذاء أذنيه فكانت يداه እጃቸው ነበረ حذاء አቅጣጫ أذنيه የጆሮአቸው አቅጣጫ ኸይር የጆሮ አቅጣጫ ማለት ባለፈው ምን ብለን ያሳለፍ ነው? በግንባሩ አቅጣጫ ብለን ያሳለፍ ነው ማለት ነው። ሰውየው ጆሮ ያለው በግንባሩ አቅጣጫ ነው መሰለኝ። في رواية بانت رواية ثم قبض بين أصابعه بطاسة ما هكل آه، سبسبنا فحلق حلقة إلى الليل فحلق حلقة ألبس سروال إذا كان قبض بين أصابعه تيل فلتون ملسوا على ثم فحلق حلقة ألبس سرونه ثم رفع إصبعه كزوالات أتاتشون أنسو فرأيته يحركها يدعو بها بس دعاء يدرقوا سينتساقسوا أيتشاتشوال ورواه بنحوه انده بالله ورثوثال أبو داود أبو داود وذكر المحشون على زاد المعاد زاد المعاد من بالو كتاب لي حاشية يتعفت كتاتب بكل السنة የተወሰነ እንደ መተንተን ያደረጉት ማለት ነው። እነዛ ጽፈዋል ይላል። እነዛ ዘክረዋል ምን أن الحديث أن الحديث صحيح إيه حديث صحيح مون وبعضهم عبر بأنه جيد አንዳንዶቹ ደግሞ ጀይድ ነው ብለዋል። ጀይድ ማለት ጠንካራ ማለት ነው። ያው ጥሩ ወይም ጥሩ ያው ነው ብቻ ሰሂህ በል وهذا الذي ذكرته ታዲያ እኔ የዘከርኩት هو الذي ذكره ابن القيم رحمه الله ابن القيم የዘከረውና في زاد المعاد زاد المعاد ላይ እነዚህን زاد المعاد ላይ አምጥቷቸዋል። وتقييد ذلك في التشهد وتقييد ذلك ይሄ ነገር ማለት ነው ይኸውላችሁ እንግዲህ እያንቀሳቀሱት ዱዓ አደረጉበት ይላል አይደለም ይህንን በተሸሁድ እኮ ተቂድ ማድረጉ ማለት ማያያዙ لا يعني أنه لا يعم جميع الصلاة أتك على صلاة أي ملكة مالة آسزم لا يعني آسزم أنه لا يعم جميع الصلاة أتك على صلاة أتك على مالة آسزم لأن الراجح من أقوال الأصوليين كأصوليوتش نقر راجح أنه إذا ذكر العموم تقل هنا نقر كتنقر ثم أحد أفراده كذاب هلا ك በጥቅል ከተነገረው አንዱ ተነጥሎ ማለት ነው ቢሑክም ዩጣቢቁሁ ከሱ ጋር አብሮ በሚሄድ ሁክም ተነጥሎ ከተነገረ ፈኢነ ዛሊከ ያኮ ላ የቅተዲ ተክሲስ መለየትን አያሲዝም ብለዋል ከማ ነሳ ዐላ ሀዛ አህሉ ልኡሱል የኡሱል ሰዎች በዚህ ላይ በግልጽ እንዳሰፈሩት ወሃዛ ይህ ሁወ ቀውሉ ጅምሁሪህም ከኡሱልዮች የጅምሁሮቻቸው ማለት የአብዛኞቻቸው ቀውል ይህ ነው። አንድ ነገር በጥቅሉ ተነግሮ ከዛ በኋላ ከዛ ከጥቅሉ ውስጥ አንዱን አውጥተን ብንናገር ከሰስን አይባልም፣ ነጠልን አይባልም። ምሳሌው ይመጣላችኋል። ኢዛ ቁልቱ ብዬ ብል አክሪም ጠለበተ ተማሪዎቹን አክብራቸው ብዬ ብል ወዒንዲ መሰለን ዒሽሩነ ጣሊበን ለምሳሌ እኔ ጋር ሀያ ተማሪ ቢኖርና ተማሪዎችን አክብራቸው ብዬ ብል ተማሪዎቹን አክብራቸው ብዬ ብል ثم قلت ከዛ በኋላ ይህንን ካልኩ በኋላ አክሪም ፉላንን ነጠልኩና አንድ ሙሐመድ የሚባል አለ ለምሳሌ አክሪም ሙሐመደን ብዬ አልኩት ሙሐመድን አክብረው ወሁወ ሚን አልዕሽሪን ከሀያዎቹ አንዱ ሙሐመድ ነው የሚሆነው አይደለም መጀመሪያም ተጠቅሷል አሁን ደግሞ ምን ሆነ ተነጠለ ፈላ የቅተዲ ሃዳ ይህ አያሲዝም አነ ትስዓተ ዐሸረ ሚን ሃኡላ ላ ዩክረሙን እነዛ አስራ ዘጠኞች እንደማይከበሩ አያሲዝም እነሱም ይከበራሉ ይህም ይከበራል ነው በል የሚያስይዘው ምንድን ነው እሱ የሆነ እንደው ምናልባት ዒናያ ትኩረት ተሽቶለታል ማለት ነው ከማ አነሁ ለማ ቃል አላሁ ተዓላ አላህ ስብሓን ወተዓላ ያለው ላይ እንዳለው ቢጤ ነው በቃ ተነዘሉ ልመላኢከቱ ወሩሑ ፊሃ ሲል እንዳለው ለም የኩን ዚክሩ ሩሒ ሩሕን መጥቀሱ እኮ አልነበረም ሙኽሪጀን ሊበቅየት ልመላኢካ ሌሎቹ አይወርዱም ማለት ነው ያስይዛል ሩሕን መጥቀሱ ላ ተነዘሉ መላኢከቱ ወሩሑ ሲል ያለው መላኢኮቹ ይወርዳሉ ሩሕም ይወርዳል ነው በቃ አልሙሂም أن ذكر بعض أفراد العام ከዓሙ ውስጥ አንዳንድ ነጠላዎችን መጥቀስ አም የነበረ ነገር አለ፣ ጥቅል የሆነ ነገር። ከዛ ከጥቅል ውስጥ አንድን ነጠላ አንስቶ መጥቀስ ዩዋፊቁ ልዓም ዓሙን የሚዋፍቅ ይባላል። ከዓሙ የሆነን አንድ መነጠል ላ የቅተዲ አያሲዝም አተክሲስ እሱም ብቻ በነገር ላይ መገደብ ወይም ደግሞ እሱም ብቻ መነጠልን አያስይዝም ወላኪን ነገር ግን የኩኑ ተክሲሱ ሀዘ ልፈርድ ቢዚክር በዚክር ወይም በማንሳት ማለት ነው ይህንን ፈርድ የሆነ ሰው ነጠላ የሆነ መኸሰሱ ሊሰበብ የቅተዲህ ያስያዘው የሆነ ሰበብ ይኖራል እንዲነጠል ያደረገው ማለት ነው ኢማ ወይ ልልዕናየት ትኩረት ስጡበት ለማለት ነው አው ለገይር ዳሊክ ወይ ፈድሉን ለማሳየት ሊሆን ይችላል። አንድ ሰው መጣና ሁላችሁንም ጠርቻችኋለሁ አለ። ከዛ በኋላ መጥቶ ደግሞ ለሚያስጠራው ሰው ሊሆን ይችላል ወይም ደግሞ በደንብ በዳዕዋ ላይ ይንቀሳቀሳል የተባለው ሰው ለዛ መጣና ደግሞ ምናል ጠርቻለሁ ምን ማለት ነው? አሁን እሱን ነጠል የሚያደርገው ለምንድን ነው? ምናልባትም እሱ ካልሄደለት ፕሮግራሙ አይደምቅም ይሆናል። ከዛ አንጻር ያጠናበታል ማለት ነው እሱ ላይ እሱ ላይ ጠርቻቸዋለሁ ብሎ ሲያበቃ እሱን ደግሞ ለብቻው ማናገሩ ምንን ነው የሚያሳየው? ኢና እሱ ላይ ትኩረት ሽቷል ማለት ነው። እሱ ላይ አተኩሮበታል ማለት ነው። ወይ ደግሞ ያለውን ደረጃ ለማሳየት አሰላሙ አለይኩም ይልና ሼኹ ጋር ሲደርስ አሰላሙ አለይኩም ይላል። አሁን እንግዲህ ሁሉንም አሰላም አለይኩም ብሎ ነበረ። ለምንድን ነው አሰላም አለይኩም እዚህ ላይ የሚያደርገው? ሰላም አለይኩም ለሁሉም አልሆነም እንደ ከተባለ አይ ለፈضል ነው የሚሆነው። አልይ ረዲየላሁ ዐንሁ እንደተናገሩት ማለት ነው። ሙዓሊምህን መጀመሪያ ሰዎችን ሁሉንም አሰላም አለይኩም ካልኩ በኋላ ለብቻው ነጥለህ አሰላም አለይኩም በለው እንዳሉት ያው ዞሮ ዞሮ ምንድን ነው የሚያሳየው የዚህ አይነቱ ነገር እሱ እሱ ብቻ ነው የተገደበ ነው በዚህ ጉዳይ ላይ ማለትን ሳይሆን ደረጃውን ወይ ደግሞ ትኩረትን ሊያሳይ ነው የሚችለው ወአክሰሩ ዑለማ አብዛኛው ዑለማዎች አላ አነሃ ተኩኑ መብሱጠተን አላ ላይን ያሉት አላ አነሃ ተኩኑ በዚህ ቦታ ላይ እንደዚህ ማንሳቱ ላይ ሳይሆን ያሉት ረቢ ግፊር ሊለ ጣት መነሳቱ ላይ ሳይሆን ሙሉ ለሙሉ መዘርጋቱ ላይ ነው ያሉት ላኪን ነገር ግን ላ የስተጢዑ لا تستطيع أتسلم أن تثبت أن الرسول صلى الله عليه وسلم كان يبسطها على فخذه رسول صلى الله عليه وسلم እዚህ ጭናቸው ላይ ቀኛቸውንም ይዘረጉ ነበረ ረቢ ግፊር ሊ በሚቀሩ ጊዜ በሁለቱ ስጁዶች መካከል የሚለውን ከማስረጃ አንጻር ልታሰብት አችልም አሉ ወመን ሚንኩም እጠለዐ አለ ሱና ይሄ ለተማሪዎቻቸው እዛው ያሉት ነው ወመን ሚንኩም ከእናንተ ውስጥ ማን ነው እጠለዐ አለ ሱነቲ بأن اليد اليمنى تكون مبسوطة على الفخذ بين السجدتين ومن منكم كان تسمع الله اطلع يا على السنة سنان بأن اليد اليمنى يكنج تكون مبسوطة تزرق لك على الفخذ فخذ لاي شل لاي بين السجدتين بفولة سجودش مهاكل فليسعفنا يردان به بالسؤال هيا سير بني ማን ያያለ እንዴ ሱና ብለው ተናገር ሼህ ረሂመሁላህ ሊአነኒ በሐስቱ አንሁ ይህንን የምልበት ምክንያት እኔ ፈለግኩኝ መረመርኩ ማለት ነው ወለም አጂድ አናሃ ተኩኑ መብሱጣ ይዘረጋሉ ማለትን አላገኘሁም በነገራችን ላይ እዚሁ አቋም ላይ ሼክ ዑሰይሚን ረሂመሁላህ የመጀመሪያ ሁኔታቸው ይናገሩታል አሁን ሲሉ የነበረው ይዘርጋ ነው ረቢ ግፍር ሊ ነው ማለት ከዛ በኋላ ማስረጃ ሲፈልጉ ሲፈልጉ ቀየሩት ፈቷቸውም ማለት ምን ይበል ነው እንደዚህ ረብ ግፍር ላይም እጁን ይዞ ዱዓ ያድርግበት ማለት ጀመሩ ማለት ነው። እና ምን አሉ ማን ነው ሊረዳኝ የሚችለው ሱና ውስጥ ያየ ሰው ምናምን ብለው ጠየቁ። እኔ እኮ ፈልጌ አጣሁኝ። ወለም አጂድ አነሃ ተኩኑ መብሱጣ ይዘረጋል ማለትን አላገኘሁም አሉ። ወኢዳ ለም ተኩን መብሱጣ ካልተዘረጋ ደግሞ ወወረደች ሱና ቢአነሃ ቱቅበጥ ሱና የመጣው እንግዲህ በምንድን ነው አሉ እንደምትጨበጥና እቺ ቀኝ እጅ ተጨብጣ እንደሚጠቁም ማለት ነው። ፈኢነ ኢትባዕ ሱነቲ አውላ። ስለዚህም ሱናውን መከተል በላጭ ነው። ሱና የመጣው ደግሞ በምንድን ነው? በኢጥላቅ እኮ ነው፣ በልኩ ነው የመጣው። ሲቀመጡ እንደዚህ ያደርጉ ነበር ይላል። ሲቀመጡ ብሏል። ይህን መቀመጥ ነው። ይህንን የሚነጥለው ነገር ምንም የለም። ወይን ካነ አልፉቀሃኡ ረሂመሁሙላህ አላህ ይዘንላቸውና ፉቃሃዎቹ ቢሆኑም እንኳ የቆሉን የሚሉ ቢሆኑም እንኳ ኢናሃ ቱጠዑ አለል ፈኺል ልዩምና መብሱጠተን ተዘርግቶ በቀኝ ቅል ላይ ይሆናል ነው ያሉት እነሱ አሉ ፉቃሃዎቹ ላኪን ነገር ግን የክፊ አን ልንል ብቻ ይበቃል ኢነ ሲፈተ ለቲ ወረደት ቢኒስበቲ ልልየድ ልዩምና ሂያ አልቀብድ ከቀኝ እጅ አንጻር የመጣው ሱና መጨበጡ ነው እንጂ መዘርጋቱ የለም ብለን እንል ነው አሉ ወለም የሪድ አነሃ ቱብሰጥ ቀኝ እጅ ይዘረጋል የሚል የለም ፈነብቃ ስለዚህ እንቀራለን አላ ሀዚህ ሲፋ በዚህች ሲፈት ላይ ሐታ የተበየነ ለና ሚነ ሱና አነሃ ቱብሰጡ ፊ ልጁሉስ በይነ ሰጅደቴን በሁለቱ ስጁዶች መካከል ባለው መቀመጥ ይዘረጋል ማለትን ማስረጃ እስከሚመጣ ድረስ ያው ይጨበጣል የሚለውን ነው እኛ የምንይዘው። ይጨበጣል የሚለውን እንይዛለን። ወለቀድ ኩንቱ አቁል እኔ ከዚህ በፊት እል ነበር ኢነ ጀለሳት ሰላ የሰላቱ ጀለሳቶች ወይም ደግሞ መቀመጦች ማለት ነው ሰላሱን ሶስት ናቸው ብዬን ነበር። በይነ ሰጅደተይን አንድ፣ ፊት ተሸሁድ አወል ሁለት፣ ተሸሁድ አልአኺር ሶስት እነዚህ ናቸው ብዬ እል ነበር። ከዛ በኋላ ይሄው ነው ሐቁም ግን ተፍሲል ሲያደርጉት ያለውን ነው ኢንሻአላህ ይል ነበር የሚለው ወኩል ጀልሳ ሁሉም መቀመጥ ተክተሊፉ አን ልኡኽራ ከሌላኛው ይለያል التشهد الأخير يختلف عن التشهد الأول في أنه تورك የመጨረሻው ተሸሁድ ከመጀመሪያው ተሸሁድ ለየት የሚያደርገው ነገር ተወሩክ መሆኑ ተወሩክ ማለት እግርን የግራ እግርን ወደዛ አለፍ አድርጎ በቀኝ እግር ቀኝ እግር አቁሞ በመቀመጫ መሬት ላይ መቀመጥ ተወሩክ ይባላል። በዚህ በተወሩክ ይነጠላል ከመጀመሪያው ተሸሁድ። እንደገና ደግሞ ወልአወል የመጀመሪያው ኢፍትራሽ ኢፍትራሽ ነው። ማነው ግራ እግሩን አነጥፎ መቀመጥ ነው። በዛ ላይ ቀኝ እግሩን አጉም ووضع اليدين የእጆች ወضع የእጆች አቀማመጥ ፊሂማ በሁለቱም ላይ ሰዋኡን ያው ነው ያው ነው ማለት ምንም የሚነጠል ነገር የለም። ሁለቱም እጅ ቀብድ ይደረግባቸዋል፣ እንደዚህ ይሰበሰብባቸዋል ቀኝ እጅ እያልኩ ነበረ ማስተምረው አሉ። አልጀልሰቱ በይነ ሰጅደተይን በሁለቱ ስጁዶች መካከል ያለው ደግሞ ጀልሳ ትዋፊቁ ተሸሁድ አልአወል ፊ አነሃ እፍትራሽ እፍትራሽ በመሆኗ ከመጀመሪያው ተሸሁድ ጋር ትገናኛለች። ማን ነው በይነ ሰጅደተይን ያለችው لكن نجرن تختلف عنه كالصوت النتلالج بأن وضع اليمنى على الفخذ مبسوطة كاليسرى بأن وضع اليمنى يكأني الجهنيتا على الفخذ اللي بما هون مبسوطة يتزرقا كاليسرى لكن ده قرب هم قبل شوية كأيورت المثل هي نك أيام من اللي برروا የተሸሁድ በይነ ሰጅደተይን በይነ ሰጅደተይን ያለው መቀመጥ ከመጀመሪያው ተሸሁድ ጋር የሚነጥለው የእጅ አያያዝ ነው ብዬ እል እጅ አያያዝ የመጀመሪያው ተሸሁድ ላይ ይሰበሰባል። ቀኝ እጅ ተሰብስቦ ተጨብጦ ነው የሚያዘው። በይነ ሰጅደተይን ያለው ጁሉስ ላይ መቀመጥ ግን እንዲህ አይደለም። የተዘረጋ ሆኖ ነው መቀመጥ ያለበት እና በዚህ ይነጠላል ብዬ አልነበረ። ላኪን ተክተሊፍ ናም ላኪኒ ነገር ግን بعد أن اطلعت على ما رواه وائل بن حجر وائل بن حجر يورون حديث كايوه ولا لم يسعني ألسفنيم إلا أن أتبع ما دل عليه الحديث حديث يدل لبتن يتقوم بتن انجي مكتل ألسفنيم حتى وإن كان التعليل الأول الذي كنت أميل إليه وأقول به حتى أنقى وإن كان التعليل الأول يمجمع يوم الثنيات الذي كنت أميل إليه أني ودس الزنبل بتي نبره وأقول به ስናገርበትም የነበረው ተዕሊለን ጀይደን ጥሩ ምክንያት ቢሆንም ማለት ነው እንደዚህ ሰዎችን ለማስረዳት ላኪን ነገር ግን ማዳመት ሱና سنة وسكونا الرس دلت على أن وضع اليد اليمنى في الجلسة بين السجدتين بغلت سجور اسمها كلب اللو يك أن يجي أنه نور وضع ما لأنه وفي التشخدين بتشخدتهم سواء ياو ياو نو آه، هنا آه، سنة يتقوم مالو سلذي لا يسعني أن ينقوى يسفن عند الله كالله ذل إلا أن أقول بذلك بذيه ما لتنجي እንግዲህ የዑለሞቹን ጥንቃቄያቸውን አያችሁ። ሱብሃንአላህ መጀመሪያ ሌላ ፈትዋ ሰጥተው ከዛ በኋላ ማስረጃ ምናምን ሲያዩ ለቀቁት። በቃ ያለ የራሱ ጉዳይ ከአላህ ፊት አያተርፈኝም፣ በዚህ ጉዳይ ላይ ከአላህ ፊት አያተርፈኝም ብለው አቋም ይቀይራሉ። ላ ኢላሃ ኢለላህ المهم እንግዲህ ይሄ ነው ማለት ነው። ጨረስን። الهيئة القولية للجلسة بين السجدتين በሁለቱ ስጁዶች መካከል ንግግራዊ ሁኔታ የቁል ረቢ እግፊር ሊ ወርሐምኒ ወህዲኒ ወጅቡርኒ ወዓፊኒ ወርዙቅኒ ይህንን ይላል እንግዲህ በይነ ሰጅደተይን የሚባለውን ከኪታብ ነው መያዝ ያለባቸው ከተለምዶ የተያዘው መለቀቅ ነው ያለበት አንዳንዱ ጭማሪ አለበት ከተለምዶ የተያዘው ላይ ዝም ብሎ የሰው አባባል ምናምን ይገባበታል እና ከተለምዶ እንዳትይዙ ማለት ነው ከኪታብ ነው መያዝ ያለበት ዱዓው ذكره رب اغفر لي وارحمني واهدني واجبرني وعافني وارزقني ይህን ይበል ሰዋውን ካነ ኢማመን ኢማም ይሁን أو مأموما مأموم يهن أو منفردا يتشون بيسجد وهو دعاء مبارك موفق هي دعاء يتباركنا يتوفقنا والله سبحانه وتعالى كنا من ميقات من البنون فإن قلت قالك كيف يفرد الإمام الضمير إمام ديت ضمير نتلا يرجال هون انقري زيقا ጠቋሚው የሚጠቁመው رب اغفر لي ሲል ጌታዬ ሆይ ማረልኝ እያላል ለምን ማረን አይልም። ኢማም ነው እሱ። ከፊት ለፊት ሆኖ رب اغفر لي ለን رب اغفر لنا ጌታችን ሆይ ربنا اغفر لنا ወይም ደግሞ ምንም ጌታዬ ሆይ እዘንልን ይቻላል ብሎ ለምን እዘንልን ለምን አላለም? ለምን እዘንልኝ ይላል። كيف يفرد እንዴት ይነጥላል? ኢማም ነው እሱ። ብሎ ካለ ምንድን ነው የሚሆነው መልሱ فإن قلت كالك كيف يفرد الإمام الضمير بلا كالك وقد روي عن النبي صلى الله عليه وسلم لا يؤمن أحدكم تشوف إمام أي هنا فيخص نفسه بالدعاء دونهم فيخص لنتقل نفسه نفس بالدعاء بدعاء دونهم كسوت التيم بلغ النبي عليه እንዴት ራሱን ይነጥላል ብለህ ካልከኝ እያሉ ነው ነቢ ስ ሰለም ምን ስላሉ ላ የኡመና ኢማም አይሁን አሐድኩም አንዳችሁ ፈየቁሰ ነፍሰሁ ቢዱዓ ይዱነሁ ራሱን ሊነጥል ወይም ደግሞ ራሱን ብቻ ዱዓ ሊያደርግ ማለት ነው ዱነሁም ዱዓ ሊያደርግ ለራሱ ብቻ ዱነሁም ከሰዎች ውጭ እና ፈመን ፈዓለ ፈቀድ ካነሁ ይህንን ያደረገ ሰው በእርግጥም ክዷቸዋል እንደዚህ ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። እንዴት ነው የምናስታርቀው? ነቢ ስ ሰለም ምን እያሉ ሰው ኢማም ሆኖ ለራሱ ብቻ ዱዓ የሚያደርግ ሰው ክዷቸዋል ሰዎች አይቻልም። እዚህ ደግሞ ኢማም የሆነ ሰው ረቢ ግፊር ሊ እያለ ረቢ ግፊር ሊ ይላል። ለእኔ ማርልኝ ለብቻው ነው ዱዓ እያለ ነው። ፈልጀዋብ መልሱ على ذلك በዚህ ላይ أن هذا في دعاء ዩአሚኑ አለይህ ልመእሙም ይህ ሐዲስ የመጣው የነቢ ስ ሰለም መእሙሞቹ አሚን የሚሉበት ዱዓ ላይ ለምሳሌ ቁኑት ላይ ቁኑት ላይ ከኋላ አሚን የሚባልበት ላይ አንድ ሰው ከፊት ሆኖ اللهم اهدني فيمن هديت ይላል በመራሃው ከመራሃቸው ሰዎች ጋር ምራኝ አሚን ይላሉ እነሱ እሱን ለእሱ ነው ዱዓ የሚያደርገው እዛ ፊት ለፊት ቆሞ ማለት ነው የዚህ ጊዜ ነው ምን የሚባለው የዚህ ጊዜ ነው ፈቀድ ካለ ያው ለራሱ ብቻ ነው እያስደረገ ያለው ታዲያ ምንድን ነው ማለት ያለበት በضمير الجمع ነው ማምጣት ያለበት ሁሉም በሚመለከተው ጠቋሚ ይህዲኒ ሳይሆን اللهم اهدنا ጌታችን ሆይ ምራን ሁላችንም ማለት ያለበት እንጂ ለራሱ ብቻ አይደለም እሱን ይህዲኒ የሚለውን ከፈለገ ምን ያደርገዋል ቤት ሲሰግድ ብቻውን ይህዲኒ እያለ ይጠቀማል ማለት فإن الإمام إمامك إذا أخرجه بنتلو ጊዜ يكون قد خان المأمومين مأمومون يكاد لم يهنوا مثل دعاء القنوت ودعاء القنوت السلام علمه النبي صلى الله عليه وسلم على الحسن بن علي رضي الله عنهما حسن بن علي أستمر وسال بصيغة الإفراج بإفراج بإفراج يزت الماء بنت العيزة يزت أستمر وسال من بلغ اللهم اهدني فيمن هديت بلاه دعاء رزق بلو أستمر وسأل فلو قال الإمام اللهم اهدني فيمن هديت اللهم اهدني فيمن هديت عند إمام يكون هذا خيانة إلا جاهل كهنا معذور من يونه من يقام لأن المأموم مأموم يهنا سو سيقول إلى لنا من إلى آمين آمين ما معنى اللهم استجب ጌታችን ሆይ ተቀበለን ነው يوم تقبل وروكو دي اسمه أدرج لك والإمام الآن إمامهن دعا لنفسه دراسون دعاء الرجل جبا وترك المأمومين مأموت تسوى الشوال إذا فليقول سلزم من دنا والتين بربت اللهم اهدنا في من هدين كمن راها شوقا مران ما لازم فلا يخص نفسه بالدعاء دون المأمومين كمأموم وتشي راس بتشاون لا يقبل في دعاء بدعاء يؤمن عليه المأموم مأموم آمين من البت لأن ذلك خيانة للمأموم لمأموم خيانة نونا فلو قال قائل داعي الإمام يقول اللهم اهدني في من هديت عند باي بلنس اللهم اهدني في من هديت في الإمام بقته يبن ونقول للمأموم لمأموم بايهون እኛን እንለዋለን ዋነ ሚስለክ እያልክ በለው ዋነ እኔም ሚስለክ ልክ እንዳንተው እንደማለት ነው። እኔም እንዳንተው የምራኝ ነው። እንደዚህ ዋነ ሚስለክ ዋነ ሚስለክ እያለ ይከተለው ማለት ነቁል እንላለን አዙሻል እንደዚህ ብሎ ቢል አንድ ሰው እንላለን ላ የስልሑ አለ አይሆንም ሊአነ ልማእሙም አልመሽሩዕ ፊ ሐቂሂ ማእሙም የሆነ ሰው ከሱ አንጻር የተደነገገው በሸሪያ የተቀመጠውን የቁላ አሚን ሌላ ሳይሆን አሚን እንዲል ነው فلا بد من صيغة تكون شاملة للإمام والمأموم سلذي فلا بد أي كرينه من صيغة ሁኔታን መጠቀም ተኩኑ ሻሚለተን ጠቅላይ የሆነችን ልልኢማሚ ወልመእሙም ለኢማሙም ለማእሙሙ ሁሉን የሚጠቀልል አይነት ዱዓ ነው መሆን ያለበት وروى أبو داود أبو داود أورتوال عن ابن عباس رضي الله عنهما كعبد الله بن عباس الله كم سنتون الله شونا أن النبي صلى الله عليه وسلم كان نبي صلى الله عليه وسلم نبروا يقول يلو نبر بين السجدتين بأول السجود سجدوش معكل اللهم اغفر لي قتاي فيمار لين وارحمني زن لين وعافني عافية رزقين واهديني لجنة دمو مراني وارزقني رزقني يملو ينو نبر وروا أورطوا اللهم أبلون من حديث حذيفة فحذيفة حديث رضي الله عنه أنه كان يقول رب اغفر لي رب اغفر لي إيالو يلو نبر إلى رب اغفر لي رب اغفر لي آه، ولأحمد دمو بهونا مالنا الإمام أحمد عن ابن عباس رضي الله عنهما رب اغفر لي وارحمني وارفعني وارزقني واهدني وارفعني مالك كفرني مالك وارزقني رزقين واهدني مالك دمو مراني مالنا زاد في رواية بأنديت رواية عمران من الميلون واجبرني واجبرني أجنني مالك رب اغفر لي ጌታዬ ሆይ ማርልኝ ሲባል المغفرة መግፊራ የሚባለው تتضمن طلب شيئين ሁለት ነገሮችን መፈለግን ያቀፈ ነው። الستر والتجاوز አንደኛው መሰተር ነው፣ ሁለተኛው መተላለፍ ነው። ይሄ አቂዳ ላይ ተደጋግሞ ወጥቷል። የአነሃ ማእኹዘቱ ሚን ሚግፈር ይሄ መግፊራ የሚባለው ነገር የተወሰደው ከ مغفر ነው። مغفر ማለት ደግሞ هو ما يلبسه الإنسان في القتال አንድ ሰው ግድያ ውስጥ ቂታል ውስጥ ገብቶ የሚለብሰው ልብስ ሚግፈር ይባላል። የጦር ልብስ ነው። አላ ራእሲሂ ጭንቅላቱ ላይ የሚያደርገው ነው። የተቂ ቢሂ አስቲሃመ ቀስቶችን ይከላከልበታል። የጦር ኮፍያ መቅሰር የሚባለው እዚህ እንደዚህ ይለበሳል። ከዛ በኋላ የትኛውም ቀስት ቢመጣ አይገባም ማለት ነው። وهذا المغفر ታዲያ ይሄ ሚግፈሩ ማለት ነው። ይሄ የጦር የብረት ኮፍያው يحصل به በሱ የሚገኘው ሁለት ነገር ነው። يحصل به ስትር አንደኛ ይሰትራል ሁለተኛ ደግሞ አሳኒያ አልዊቃያ ይጠብቃል፣ ይሰጥራል፣ ይጠብቃል። አላህ ስብሓነሁ ወተዓላ እንግዲህ ማረን ስንል ምን ማለት ነው? ከዚህ ከሚግፈር ጋር የተያያዘ ነው። እግፊር ሊ ብሎ ሲባል አንደኛ ሰትረኝ፣ ወንጀል ሰትረኝ፣ ሁለተኛ ደግሞ ጠብቀኝ በሱ ከመቀጣት ማለት ነው። تجاوز አለው እንደገና ደግሞ ሲትራ አለው። ሁለት ነገር ነው። ኢዘን ረቢ ግፊር ማለት استر علي ذنوبي ወንጀሌን ሰትርልኝ፣ ሐታ ላ የጠሊዐ አለይሃ አሐዱን ሲዋክ አንተ ውጭ ማንም እንደማያቅብኝ ዘንዳ لأن الإنسان አንድ ሰው ላ ዩሕቡ አን የጠሊዐ ናሱ ዐላ ማ ፈዐለሁ ምን ልማዕሲ እሱ በሰራው ማዕሲያ ላይ ማለት ነው ሰዎች እንዲያዩበት እንዲያውቁበት አይፈልግም። ወአይضን በድጋሚ ተጃወዝ ዐኒ ፈላ ቱዓቂብኒ ዐለይሃ እንደማለት ከእኔ ተላለፍልኝ፣ በእሷ ላይ አትያዘኝ፣ አትጣኝ እንደማለት ነው ማለት ነው። ረቢ ግፊር ሁለት ነገር አለ ማለት ነው። أما قولك ارحمني ارحمني من لو أبابله قدر لي الرحمة التي بها حصول المطلوب قدر لي لن يوسن لي الرحمة أزنة التي بها حصول المطلوب مطلوبا مفلقوا النقر المدرسبة يهنا رحمة لن يقدر لي نقنا وزوال بها حصول المطلوب وزوال مرهوب مرهوب ማለት የሚፈራ መርሁቡን ደግሞ የሚፈራውን ነገር የሚወገድልኝ ከኔ ላይ የምፈራውን ነገር ከኔ ላይ የሚወገድልኝ በዚህ በራህመቱ የተነሳ ማለት ነው። እና የዚህ አይነቱን ነገር ቀደረልኝ እንደማለት ረሐምኒ ማለት እንግዲህ ሁለቱን ያካትታል። ገባን? የሚፈልገውን ነገር ማግኘትም ከሚፈራው ነገር መጠበቅን ማለት عافني የሚባለው من المرض الحسي والمعنوي عافني ሲባል አፊ አድርገኝ ሲባል ከጉንፋን ከጨጓራ ከምናምን ምናምን ማለት አይደለም ማለት እንግዲህ ማለት ከዚህ ብቻ አይደለም ማለት ዓፊን ሲባል ሚን አልመረድ الحሲ ሕሲ ማለት ህዋሳዊ ከሆነ በሽታና ወልመዕነዊ ማዕናዊ ማዕናዊ የሚባለው ከላይ ሲታይ ማሻአላህ አንድም በሽታ የለብኝም ይላል እሱ ራሱ እኔ በሽታ ነክቶኝ አያውቅም ኃይለኛው በሽታ ወይ ሽርክ አለበት ወይ ኃይለኛ በሽታ ሐሰድ አለበት ምቀኝነት ማለት አንዳንድ ሰው አያስታውቅም ዝም ብሎ ይቀላቀልሃል ምን ይልሃል ዞር ሲል ግን ስለ ሰው ክፋት ነው የሚያወራው። ያ ምንድን ነው በሽታው ምንድን ነው ከተባለ ምቀኝነት ነው። ምቀኝነት እንዲህ ነው የሚያደርገው። የሰው ኸይር ስለማይወድ ሁሌ ክፋት ያወራል። አዑዙ ቢላህ ሕስይ የሆነ አለ ወሁወ መረዱል በደን። ይሄ እንግዲህ ሕስይ የምንለው የሚታይ ነው አይደል? የሚታይ ስለሆነ በህዋስ የሚገኝ ስለሆነ ምን ይባላል? የሰውነታዊ በሽታ እንለዋለን። ምንም ቢርቅ እንኳን ውስጥ እንኳን ቢገባ ነው ሳምባው ላይ ቢሆን ወላ አንጀቱ ላይ ቢሆን ወላ ምን ላይ በመሳሪያ ይገኛል ይታያል ይታያል ስለዚህ ይሄ ህስይ ይሆናል በአባባል ደረጃ ህስይ ይባላል የሰውነታዊ በሽታ ነው የአላህ ጠብቀኝ ነው ከዚህ ይህም መጥፎ ነው ሰብር ሊያሳጣ ይችላል የሆነ ሰዓት ማዕናዊ የሚባለው ደግሞ መረض አልቀልብ ነው የቀልብ በሽታ የቀልብ በሽታ ማዕናዊ ነው ባህሪው ነው እንጂ አንተ ላይ የሚኖረው እዚህ ጋር አለበት ተብሎ የሚባል የሚታይ ነገር የለም ገባናለን ባህሪው ነው የሚኖረው አንተ يا حسد የሐሰዱ يا የመጥላት ባህሪ يا كرات ነሳሰለ نسال الله العافية أي نسأل الله السلامة من الأمرين على المستشفى كهولت قد الله يطبق أنا أي عافني من مرض القلب ومرض البدن لبعض كقلبنا كسونة بشتا طبق أني انقري ቀልብ የሚባለው ወይም ልብ የሚባለው የልብ ይሄ አካሉ ከሆነ እሱ መረበል በደም ውስጥ ነው የሚገባው አካሉ የልብ አካሉ ከሆነ እኛ አሁን የልብ በሽታ ስንል ልብ የሰው ልጅን የሚቆጣጠር ክፍል ስለሆነ የልብ በሽታ ሲባል እንትን እንዳይመስለን ማለት ነው። ይሄ ሜዲካል በሽታው እንዳይመስለን አሁንም መልሶ ወደዛው እንዳንከተው ይሄ ማዕነዊ የሆነው የተፈለገው ልብ ውስጥ ነው ተውሂድ የሚቀመጠው፣ ልብ ውስጥ ነው አቂዳ የሚቀመጠው፣ ልብ ውስጥ ነው ሱና የሚቀመጠው፣ ልብ ውስጥ ነው ጣዓ የሚቀመጠው፣ ልብ ውስጥ ነው መልካም የሆነ ስነ ምግባር ያለ ማለት ነው። አልሐያኡ ሹዕበቱን ሐያ ጥብ ነው። እሺ እጅቡርኒ ሲባል እሺ እጅቡርኒ ነው። እጅቡርኒ ሲባል እንግዲህ መቼም እየቀጠለው ሲሄድ ዋጅ ጉርኒ ብሎ እሱ ስለሚል ዋጅ ጉርኒ ይላል። እሺ ብቻዋን ነጥሎ ሲጽፋት ግን اجبرني ማለት ነው እንጂ አማራጭ የለም። اجبر نقصي ማለት ነው። ጉድለቴን ምን አድርገኝ ጠግነኝ። لأن الإنسان دائما في نقص አንድ ሰው የፈለገ ትልቅ ነው ቢባል ከጉድለት ይጸዳል። دائما ሁሌ في نقص ጉድለት ውስጥ ነው ያለው የሰው ልጅ ይባል እና ኢማ ወይ አንየተሃወን ቢዋጅብ ዋጅብ ላይ ምን ያደርጋል እየተሳነፈ ነው የሚሆነው ወኢማ አን የፍዓለ ሙሐረመን ወይ ሐራም ይሰራ ይሆናል فتسأل الله سبحانه وتعالى الله سبحانه وتعالى تطيق والله أن يجبرك أن يتأجنه يعني كفتته الله أن يقول الله كذلك الإنسان لك عند الدخول لا قدم عند صلفنا واجب لي حرام لي منامن عندما يقودل ناقص في علمه بعلمه فلت يقول له من يسوي فلق عواقله من بعد የሚቀረው ነገር ይኖራል ناقص في حفظه بحفظه دكمان የሰው ልጅ دائما يعلم شيئا كل ጊዜ የሆነ ነገር ያውቃል ثم ينسى ከዛ መልሶ ይረሳዋል فتسأل الله الله أن تطيقال أن يجبرك أن يجبرك أن يجبرك እንዲጠግንህ في كل نقص يرد عليه አንተ ላይ በሚመጣ ጉድለት ሁላ ርዙቅን የሚለው ርዝቀን ማድየን ርዝቁን ረዝቀኝ ሲል ርዝቀን ርዝቅን ማድየን ቁሳዊ የሆነ የኩኑ ቢሂ ሪዛኡል በደል የኩኑ ቢሂ በሱ ሳቢያ የሚሆን ሪዛኡል በደል የሰውነት ሪዛ ሪዛ ማለት ሰውነት የሰውነት ቀለም ማለት ነው። የሰውነት ቀለብ የሚሆንበት ነው። ወሪዝቀን ርዝቀንም ደግሞ ሌላ ርዝቅ መዕነዊየን የሆነ የኩኑ ቢሂ ሪዛኡ ይሄ ደግሞ ምንድን ነው? አልዕልም አሳሒህ ትክክለኛ የሆነ ዒልም ነው። ገዳይ የሆነ ዒልምን ማለት ገዳይ የሆነው ምንድን ነው? ፍልስፍናህም ገዳይ የሆነ እውቀት ነው። በሰውየው ፍልስፍና ቢያቅ አንድ ሰው ፍልስፍና ትንሽ የሞካከሩ ሰዎች እንደነሱ አዋቂ ያለ አይመስላቸውም። ትንሽ ፍልስፍና ውስጥ ገባ ያሉ ፍልስፍናን ደግሞ እስከ መጨረሻው የሄዱበት ባዶነትን ያውቁታል። እስከ መጨረሻው የሄዱበት ገና ጀማሪዎች ውስጥ ከነሱ ውጭ ማንም ማንም ያገኛል። እስከ መጨረሻው የሄዱበት እነዛኛዎቹ ምን ብሏል? በቃ ማ ጀማዕና ፊህ ኢላ ቂላ ወቃሉ። ይሄ ሁሉ ብዙ ዓመት የለፋንበት ከልጅነት እስከ እውቀታችን ድረስ የጨፈጨፍነው ቂላ ወቃሉ እንጂ ምንም እንደዚህ ከሌ እንደዚህ አለ ከሌ እንዲህ ተባለ እያል ዝም ብለን አወራ ነው እንጂ ምንም የያዝነው ቁም ነገር የለም ብለዋል። ለዛ ነው ከነዛ ሕክምና በጣም ካጠኑት ውስጥ አንዱ ሲሞት ወሃ አነ አሙቱ አላ አቂደቲ ኡሚን አልዓጁዛ በዚቹ ባሮጊቱ ባሮጊቷ እናቴ አቂዳ ላይ ነው የምሞተው አሁን እንግዲህ ብሎት ብሎት ፍልስፍናውን ሄዶ ብዙ ነገር አይቶ ከዛ በኋላ ምንም ያገኘው ነገር የለም። የእናቱ አቂዳ ተሽሏል። አላህ ይሰማል፣ አላህ ያውቃል፣ አላህ ሁሉን ያያል። አጭር ነገር ነው የአሚ ይሄ ነው ትክክለኛው አቂዳ። ሄዶ ሄዶ ብዙ አይቶ እዚህ የደረሰው። ለዛ ነው ኢብኑ ተይሚያ ረሒመሁላህ ምን ይላል? እሱን ፍልስፍናን ያልተማረ ሰው ይላል ምንም የጎደለበት ነገር የለም። እስከ መጨረሻ የጨረሰው ባዶነቱን ይረዳል። እስከ መጨረሻው የጨረሰው ጀመር ያደረገው ችግር ላይ ይወድቃል ስለሚያውቀው ማለት ነው ሐቂቃው እና ርዙቅን የሚለው ርዝቅ ሁለት አይነት አለ። አንደኛው ማድይ ነው። ማድይ ማለት ቤት ማግኘት፣ ባለቤት ማግኘት፣ እንዲሁም ደግሞ መሬት ማግኘት፣ ልብስ ማግኘት፣ የሚበላው የሚጠጣው የሚንቀሳቀስበት ነገር ማግኘት። ይሄኛው ምን ይባላል? ማድይ ይባላል፣ ቁሳዊ ነገር። አማ ደግሞ ርዝቅ ማዕናዊ የሚባለው ኢማን፣ ተቅዋ፣ የአላህ ፍራቻ፣ ሁል ጊዜ ቦታ ላይ መገኘት ቁም ነገረኛነትን ይህንን መሰጠት እንዲህ ያለው ርዝቅ ደግሞ ትልቁ ርዝቅ ያኛው የመጀመሪያው ለካፊሩም ስላልተከለከለ ማለት ነው። ለካፊሩም ስላልተከለከለ ለሙናፊቁም ስላልተከለከለ ትልቁ ርዝቅ አይደለም እሱ። ያው አላህ ግን ሁለቱንም ይሰብስብልን። አላህ ያስቸግረን በዱንያ በአኺራ። ኸይር الرزق المادي የሚባለው الرزق المادي ሰው የሚባለው ርዝቅ الذي يكون به غذاء البدن غذاء البدن የሰውነት ቀለብ የሚሆነው ነው። مثل الطعام ምግብ የመሰለ والشراب واللباس الشراب ማለት መጠጥ واللباس ልብስን የመሰለ والسكن መኖሪያ ማለት ነው። والمعنوي የሚባለው ደግሞ كالإيمان والعلم والعمل الصالح إيمانا يمثله علما يمثله عملا صالحا يمثله وغير ذلك فالزم مما ينفع الإنسان في الآخرة አንድን ሰው አኺራ ላይ ሊጠቅመዋል አይደል? ታዲያ ከምንም በላይ አንድ ሰው ሲያጣ የሚቆጨው የትኛው ነው? ሁለተኛው ነው። ለምን? የመጀመሪያው እኮ በሞት ይገላገላል። መጀመሪያ በሞት ይገላገላል። ስንት ዑለማ ነው ተርቦ ተቸግሮ ዱንያን ያለፈ ስንት የአላህ ባሪያ ስንቱ የአላህ ወሊ ምንም ዱንያን ሳያገኛት ያለፈ አለ። አንዳንዱ እየሸሸ ማለት ነው። ኢማሙ አህመድ እኮ ስንት ዓመት ቁርአን መክሉቅ ነው በል እየተባሉ ተገርፈዋል አይደል? ስቃያቸውን በልተው አላህ በሶስተኛው ጊዜ ለሱና የሚረዳ የሆነ አሚር ገጠማቸውና ከዛ ከስንት ዘመን በኋላ ነው እንግዲህ ብዙ አመት በምን አሳልፈዋል እያልን ነው። ይኸው በዲን በመገረፍ በዲን በቃ እንዳለ የሚከፈለውን መስዋዕትነት ከፍለው አሳልፈዋል። መጨረሻ ላይ ይሄ መጨረሻ ላይ የመጣው ንጉስ ሊያቀርባቸው ፈለገ። አንተ ምን ኻሰት ያላቸው አንተ እኔ ጋር ካሉ ቅርብ ሰዎች ነህ፣ ትልቅ ሰዎች ነህ ብሎ ሀዲያ ምን ምን ሊያመጣ ሲል አቁምልኛ ይሄኛው ነው እኔ የሚብስብኛል ያኛው የመጀመሪያው ግርፋት ይሻለኛል። አሁን አቁምልኝ፣ አልፈልግም። አኽራ እንዳታደርግ እንደዚህ ናቸው የመጀመሪያዎቹ ማለት ነው። ሱብሃንአላህ አልጋሊብ ዐለ ናስ ሰው ላይ አብዛኛው ነገር ምንድን ነው? አነ ልኢንሳን የቁሉ ሀዚህ ከሊማ አሉ ሸህ ምን የሚለውን አላሁመ እግፊር ሊ አርሐምኒ ዓፊኒ እጅቡርኒ ርዙቅኒ ብሎ ይላሉ ሰዎች الغالب على الناس أن الإنسان يقول هذه الكلمة ይህንን ቃል ይናገሩ ولا يشعر حين قولها أنه يسأل الله النوعين من الرزق الله سبحانه وتعالى ሁለቱንም አይነት ርዝቅ እየጠየቀ እንደሆነ ግን ልብ አይለውም الرزق المادي البدني አንደኛው ቁሳዊና አካላዊ የሆነ ሁለተኛው ደግሞ والرزق القلبي الروحي ቀልባዊና ሩሓዊ የሆነ ሁለተኛው والذي ينبغي لنا لن يمي قبو أن نستحضر لنا متانا هذه المعاني النزل ترقموش النزل معنوش من مارقنا لب لي منطعت لنكتب أجرا وفضلا أجرنا فضلا عند النكسب زندا هذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه